አኒፋቁ ነውዓን ኒፋቅ ሁለት አይነት ክፍል አለው ብለናል። አንዋዑ ኒፋቅ የኒፋቅ አይነቶች አኒፋቁ ኒፋቅ ነውዓን ሁለት ክፍሎች አሉት። ኒፋቅ ኒፋቅ በሁለት ይከፈላል። ኩፍር በሁለት ይከፈላል ብለናል። አክበርና አክበር ኩፍር ሽርክም እንደዚሁ በሁለት ይከፈላል ብለን አክበርና አክበር فكذلك النفاق ينقسم الى قسمين ሁለት ይከፈላል ምንና ምን ምንና ምን أكبر ና أصغر الأكبر የትኛው ነው ኢዕቲቃድዩ አስፈሩ የትኛው ነው? عملي። በቃ እንደዛ ብላችኋል። النوع الأول የመጀመሪያው አይነት አንፋቁል ኢዕቲቃድዩ እምነታዊ የሆነውን ኒፋቅ ነው የምናየው። እምነታዊ وهو ይህ እምነታዊ የሆነ اعتقادي የሆነ ኒፋቅ النفاق الأكبر ትልቁ ኒፋቅ ነው። ትልቁ ኒፋቅ ነው። الذي ይህ ኒፋቅ ይህ ትልቅ ኒፋቅ ማለት ዩብሂሩ ሳሒቡ ሰውየው ጉልህ ያደርጋል፣ ግልጽ ያደርጋል አልእስላምን እስላምን ለሰዎች ያሳያል ከላይ ከላይ ወይብጢኑ ልኩፍረ ክህደትን ደግሞ በውስጡ ያምቃል። ይሄ ነው وهذا النوع ይህ አይነት ኒፋቅ ሙኽሪጁ ሚነ ዲኒ ከሃይማኖት ያስወጣል። ቢልኩልያ ሙሉ በሙሉ ያስወጣል ከሃይማኖት ከዲን አልእስላም ሙሉ በሙሉ ያስወጣል። ሙኽሪጁን ሚነ ዲኒ ከሃይማኖት ያስወጣል። ቢልኩልያ ሙሉ በሙሉ ያስወጣል። አንፋቁን ኢዕቲቃድ የሆነው ማለት ነው። ወሳሒቡሁ ሰውየውም ፈጻሚው ሰውዬ ፊደርከል አስፈሊ እታችኛው አዘቅት ውስጥ ነው ሚነናር ከእሳት እታችኛው አዘቅት ውስጥ ነው የሚገባው። ወቀድ ወሰፈ አላህ ገልጿል አህለሁ የዚህን ወንጀል ፈጻሚዎች የኒፋቅን ፈጻሚዎች ገልጿቸዋል። بصفات الشر አደገኛ በሆነ ባህሪ كلها ከሁሉም ባህሪ በሚበልጥ አደገኛ በሆነ ባህሪ ገልጿቸዋል። አደገኛ በሆነ ባህሪ በሰው ልጅ ላይ አስቀያሚ አስጸያፊ የሆነ ባህሪ በዛ አይነት አገላለጽ ነው የገለጻቸው። وقد وصف الله አላህም ገልጿል አህለሁ አህለ ኒፋቅ አክበሪ ማለት ነው የትልቁ ኒፋቅ ፈጻሚን ገልጿቸዋል አላህ ምን ብሎ በምን بصفات الشر አደገኛ በሆነ ባህሪ ነው የገለጻቸው ኩሊሃ ሙሉ በሙሉ ሁሉም ሁሉም የገለጸባቸው ባህሪ አስቀያሚ ባህሪ ነው በሰው ላይ ማየት የማትፈልገው ባህሪ ነው ለምሳሌ ምን ብሎ ገለጻቸው ሚነል ኩፍር ፈኡላኢከ ሁሙል ካፊሩን ብሎ በኩፍር ገልጿቸዋል وعدم الإيمان لا يؤمنون بلو قلت أسوان عدم الإيمان بعلما من قلت أسوان نور جيتنا أسأيامي بحري مالتهين بكفر قلت أسوان فأولئك هم الكافرون إيالا وبعدم الإيمان بعلما من قلت أسوان إنهم لا يؤمنون إيالا والاستهزاء ف... يستهزئون بالله إيالا قلت أسوان أرمين والاستهزاء باسوا في النفن أسوان في الدين بحيمانوت الناس ወአህሊህ በዲኑ ሰዎች በዲኑና በዲኑ ሰዎች አሽዋፊዎች ብሎ ገልጿቸዋል። አደገኛ ባህሪ ነው። ለሲፋት ሸር አደገኛ በሆኑ ባህሪያቶች ገልጿቸዋል። እነማንን? ሙናፊቆችን بالكفر ገልጿቸዋል። وعدم الإيمان ባለማመን ገልጿቸዋል። والاستهزاء አሽዋፊዎች ብሏቸዋል። بالدين በሃይማኖቱ የሚያሾፉ ብሏቸዋል። وأهله በዲኑ ሰዎችም አሽዋፊዎች ብሏቸዋል። والسخرية ፌዘኞችም ብሏቸዋል። ፌዘኞችም ብሏቸዋል። منهم በሙእሚኖች የሚያፌዙ ብሏቸዋል። አላህ የሚያፌዙ ብሏቸዋል። ወልመይል በዝንባልን ገልጿቸዋል። ቢልኩልያ ሙሉ በሙሉ አዘንባዮች ብሏቸዋል። ወደ ምን ኢላ አዳ ዲን ወደ ዲኑ ጥላት አዘንባዮች ብሏቸዋል። ለምን መሰላችሁ? በመይል የጠረጠራቸውና የገለጻቸው አላህ ቢልኩልያ ሙሉ በሙሉ ኢላ አዳ ዲን ወደ ዲኑ ጥላቶች ይወግናሉ። በዚህም ገልጿቸዋል አላህ ለምን ሊሙሻረከትህም ስለሚዛመዱ ነው። አብሮነት ህብረት ስላላቸው ነው። ለሁም ለነዛ ለአላህ ጥላቶችና ለዲኑ ጥላቶች ጓደኝነት አላቸውና ነው። ሱኽርያ ምንድን አልኩት? ሱኽርያ ምንድን አልኩት? ሄድ እስትህዛእ ምንድን አልኩት? ማሹ ማፊ አንድ ናቸው። አገላለጽ ልዩነት ነው። ወአደም ኢማን ባለማመን ገልጿቸዋል። ወልስቲዛ አስዋፊ ብሏቸዋል። ቢዲን በሃይማኖትና ወአህሊ ወአህሊ ዲን በዲኑ ሰዎች አስዋፊዎች ብሏቸዋል። ወሱኽሪያ በፌዝም ገልጿቸዋል። ምንሁም ፌዘኞች ናቸው። ምንም ሐቅን ነገር አይደለም የሚፈልጉት። ማፌዝ ማፌዝ መሳቅ በሰው የፍኸሩን በሙእሚኖች ምን እያሉ ነው ያፌዝባቸው ማራአይና አርገቡ ቡጡነን ምስለ ቁራኢነ ሀኡላ እንደነዚህ ቁርአን አንባቢያን እንደነዚህ እንደ ሰሐቢዎች ሆዳም እንደነሱ አላየን፣ ውሸታም እንደነሱ አላየን። ጦር ሜዳ ላይ ደግሞ أجبن عند اللقاء ጦር ሜዳ ላይ ፈሪ እንደነዚህ አላየን እያሉ ያሾፉባቸው ነበር። አሁን እናንተ ናችሁ بنو الأصفر ን የምታሸንፉት። የነጭ ልጆች ቱርኮችን፣ ፓርሻኖችን፣ ኢራኖችን እናንተ ብታሸንፉ ረ በጣም ታፍቃላችሁ እያሉ ያሾፉባቸው ነበር። በቂላቸው በአደም ልእስትዕዳድ የመሳሪያ ብቃት የላችሁ ሰውነታችሁ ንፋስን ለውስ ይሉት ነበር ሱሐቢዩን አይደል? አብደላህ ብን መስዑድ ትንሽ ናቸው፣ በጣም ትንሽ ናቸው ሰውነታቸው። ዛፍ ላይ ሲወጣ ራሱ ንፋስን ለውስ ይሏቸው ነበር፣ ለማፌዝ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ቀጭን አጭር፣ በጣም የሳሱ ናቸው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ምን አሉ? አቡበክርም ቀጫጫ ነበሩ። ነብዩ አለይሂ ሰላቱ ወሰለም ለሳቁ አብደላህ ብን መስዑድ አትቀሉ አለል ሚዛን ሚን ጀበል ኡሑድ የአብደላህ ብን መስዑድ ባት አሁን ስታዩት ትንሽ አገዳ ትንሽ ነገር መስላት ታያቸዋለች። የውመል ቂያማ ከኡሁድ ተራራ የበለጠ ሚዛን ትደፋለች አሉ። ለምን? ሊአነሃ መምሉአቱን ቢተቅዋላሂ ወዒባደቲ ዋናው ይሄ ነው። ዋናው ያ ነው። ያፌዙባቸው ነበር ግን ፌዝ ኩፍርያ እንደውም ምን አሉ መሰላችሁ ቁረይሾች ራሱ ምን አሏቸው? هؤلاء صحابة محمد ሀደረትሁም الحمى ወባ የጨረሰቻቸው መጡ። ዛሬ ጠዋፍ ሊያደርጉ ነው እንትን ሲሉ ጠዋፍ ሲያደርጉ ይሁን አካሄዳቸው ራሱ በቃ እየተዛወዙ ነው የሚሄዱት። በጣም አልቋል፣ ወባ ጨርሳቸዋል እያሉ ያሾፉባቸዋል። ነብዩ አለይሂ ሰላቱ ወሰላም የሆነ ሲስተም ፈጠሩ። ምን ያደረጉ ሰዎች የተቀመጡት በሩክነል የማን በኩል ነው። በዚህ በኩል ስትመጡ ሁለቱ ሶስቱ ሩክኖች አሉ አይደል ማዕዘኖች አራት ማዕዘን ስለሆነ ሶስቱ ማዕዘኖች ላይ ቀስ ብላችሁ ሂዱ በእነሱ አካባቢ ስትደርሱ ምን አድርጉ ሩጫ ጠዋፉን ማለት ነው እስካሁን ድረስ ኢባዳ ሆኖ ቀጥሏል ጠዋፍ ከቻልክ ምን ታደርጋለህ ሶስቱን የመጀመሪያውን ዙር ሮጥ ሮጥ እያልክ ነው የምታደርገው ፈጠንም ቁዋለን ብትመጡም እንችላችኋለን ለማለት ነው ያ ያፊዙንበት ቢአንዋዕ ሱኽርያ በፊዛ አይነት አፊዘውባቸዋል ወቢአንዋዕ ልስትህዛ በሶስት አይነት አሽፎባቸዋል በጥርስም ይሁን በምላስም ይሁን በከንፈርም ይውጣ ሁሉንም ተጠቅመውታል ሰሃቢዩ ስለ እነማን ሙናፊቆች ቁረሾችን ተዋቸው ሙናፊቆች በኩፍር ገልጿቸዋል በአደም ኢማን ባለማመን ገልጿቸዋል ወልስትህዛእ ቢዲን በዲኑ አሽዋፊዎች ብሏቸዋል ወአህሊ በዲኑም ሰዎች አሽዋፊዎች ብሏቸዋል ወሱኽርየቲ ፌዘኞችን ብሏቸዋል ሚንሁም በዲኑ ሰዎች የሚያፌዙ ብሎም አላህ ገልጿቸዋል ወልመይል ያዘነበሉ ምን ናቸው? በዚህም ተገልጿል። ያዘነበሉ ናቸው ሙናፊቆች። ወዴት ብልኩልያ ሙሉ በሙሉ ያዘነበሉ ናቸው። ወዴት ነው ያዘነበሉት? ኢላ አዕዳኢ ዲን ወደ ዲኑ ጥላቶች ታዘንብለዋል። ያላቸው ድጋፍ ሰላይነታቸው ለነማን ነው? ለነማን ነው? ለካፊሮች። እኛ ሙሐመድን እናጫፍረዋለን፣ መስጊድ እንሰግዳለን፣ ችግር የለም። ዘካ አውጡ ካለ እናወጣለን፣ ጣጣ የለም። ግን ጦር ሜዳ ላይ መሐመድንና ሰሃቦችን ጭርስ ለማድረግ ከፈለጋችሁ አስተላለፋችሁ እንደዚህ ነው። ለምን መሐመድ እንደዚህ እንደዚህ ነው የሚያሰልፈው ልክ የኳስ ጨዋታ አስተላለፍ ማለት ነው። የዛኛውን አስተላለፍ የኛው ከተረዳ ጥቃት ያደርሳል። ምንም ይዛለገ የጦር አስተላለፉን ከተረዱ ምን ያደርጋሉ? ያጠቋቸዋል። ነብዩ ከኋላ እንዴት መምጣት እንዳለባቸው፣ ከፊት እንዴት መሄድ እንዳለባቸው ከዚህ information ይደርሳቸዋል። information ይደርሳቸዋል። ማን ነበር ይሄን information የሚያደርሰው? المنافقون። ለዚህ ነው أشر من الكفار ከከሃዲያን የበለጡ እስላምን የሚሸረሽሩ አላቸው። ለዚህ ነው አደገኛ ነው ኒፋቅ። እኛ ውስጥ ኒፋቅ ነው የሚጎዳ። ሙናፊቆች እንደ አህባሽ የመሳሰሉት ናቸው። በጣም የሚጎዱት እኛ ነሳራ ይጎዳል። ነሳራ ያንተን باطل ብሎ ተቀምጧል ለብቻ የኔን አትንካ አንተን አልነካብህም ብሎ ተቀምጧል። أما الأحباش إنه معك አብሮህ ነው يصلي ويصوم ويقول لا إله إلا الله محمد رسول الله نحب محمد ይላል ይሄ ይጎዳል በጣም እዚህ ነው ወስኹርያ ወልመይል ቢልኩልያ ሙሉ በሙሉ ያዘነበሉ ናቸው ሙናፊቃኑ ይሄንን ባህሪ ብቻ check ማድረግ ነው ሰውን ለማወቅ አባ ሙናፊቅ ነው ለማለት ያዘነበሉ ናቸው ሙሉ በሙሉ ኢላ አዳኢዲን ወደ ዲኑ ጥላቶች ያዘነበሉ ናቸው ለምን መሰላቸው ለሙሻረከትህም ህብረትና እንትን አላቸው አብሮነት ተካፋይነት አላቸው ለሁም ለሙስሊሞች ለእነዚህ ለካሃዲያኖች ለዲኑ ጥላቶች የጋራን ህብረት አላቸው። በምንድን ነው በምን ይገናኛሉ? የአዳወተል እስላም እስላምን በመጥላት ይገናኛሉ። ሙናፊቅና ካፊር እስላምን በመጥላት ይገናኛሉ። አይሁድና ሙናፊቅ እስላም በመጥላት አንድ ናቸው። አንድ ናቸው። በሌላ ሊጣሉ ይችላሉ። በሌላ ላይ ይገናኙ ይችላሉ። ግን እስላሙንና እስላም ውስጥ ያሉትን ሰዎች በመጥላት ተመሳሳይ ናቸው። ለምሳሌ አውሮፓውያን ሲዘምቱ፣ በሙስሊሙ ዓለም ላይ ሲዘምቱ ሀል መዘሃቡሁም ዋሂድ አንድ አይነት ideology ነው ያላቸው ምዕራባውያን አይደሉም። አንድ አይነት ideology የላቸውም። አውሮፓ ህብረት ውስጥ ኔቶ ውስጥ ብትሄድ የተለያየ የራሳቸው የሆነ አካሄድ አላቸው። ولكن بضد الإسلام إنه متوحدون ጸረ ኢስላም ላይ ግን አንድ ናቸው። አንድ ሁሉም ሀገር አይሁዱም ነሳራውም አንድ ነው። ምን አለ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ጀርመኖች ይመስል ምን አለ አይሁድ አለ፣ እነ ሳርኮዚ ያሉበት እስራኤል ትረዳለች። CIA እና ሞሳድ የተለያዩ ናቸው። ያንኛው የካቶሊክም እምነት ነው፣ ይሄንኛው የአይሁድ ነው። ግን አይሁድና ካቶሊክ እምነት ጸረ ኢስላም ላይ አንድ ናቸው። ለምን ለሙሻረከትህም ለሁም አንድ ናቸው። በጥላትነት ደረጃ የአዳወት ኢስላም ኢስላም በመጥላት አንድ ስለሆኑ ሙናፊቅና አይሁድም ሙናፊቅና ነሷራም ሙናፊቅና መሲህያም አንድ ናቸው በጸረ ኢስላምነት ላይ ምንም እንኳ የራሳቸው ልዩነት ቢኖርም ማለት ነው። ወለማይ ቢልኩልያ ሙሉ በሙሉ ያዘነበሉ ናቸው። ኢላ አዕዳኢ ወደ ድኑ ጥላቶች ያዘነበሉ ናቸው። ጓደኝነት ይይዛሉ። የድኑን ጥላቶች እኮ ነው ወዳጅ አድርገው የሚይዙት። ለምን መሰላቸው? ሙሻረከትህም ህብረት አላቸው፣ የጋራ ጥቅም አላቸው። ለሁም ለነዚህ ለሙናፊቆች ፊዓዳወትል እስላም እስላምን በመጥላትና እስላምን በማጥቃት የጋራ ጥቅም ስላላቸው ነው እንጂ አንድ ስለሆኑ አይደለም። ልንገርህ ነሷራ ጋር ወግኖ ከማንኛውም ከሚመጣው ከውጭ ንጉስ ጋር ወግኖ አህባሽ የሚወጋ አህባሽና ያ አንተን የሚያጠቃ አካል አንድ አይነት አካሄድ ስላላቸው አይደለም። ግን አንድ ነገር አላቸው፣ የጋራ ጥቅም የጋራ ጥቅም አህሉ ሱናን ማውደድ የእስላምን ማንነት አጎላለሁ፣ አወጣለሁ፣ አለሁ አለሁ የሚልን መቅበር። ይሄ ትልቅ አላማቸው ነው። ይሄ ጥቅም አለ። ያንኛው በጂሰስ ያምናል፣ ይህንኛው በመሐመድ ያምናል። ልዩነት አላቸው በዛሂሩ ስናይ። ይህንኛው መስጊድ፣ ያንኛው ሌላ ቦታ ቤተ ሌላ መስጊድ ነው። ወላኪን ለሙሻረከቲም ለሁም ፊ ሱና ሱናን በመጥላት ግን አንድ አይነት ባህሪ ያላቸው هذا هو طبيعة المنافقين እዚህ ተፈትሻቸዋለሁ ወሃኡላ እንደዚህ አይነት መሰል ሰዎች መውጁዱን አሉ ፊኩል ዘማን በየዘመኑ አሉ ይህ መሰል ሰዎች አሿፊዎች ፌዘኞች ቢልኩልያ ኢላ አዕዳኢ ዲን ወደ ድኑ ጥላት ጓደኛ ሆነው የሄዱ ለምን የጋራ ጥቅም ስላላቸው ወሃኡላ ይህ መሰል ሰዎች መውጁዱን ይኖራሉ ፊ ኩል ዘመን በየዘመኑ ይኖራሉ በየዘመኑ ይኖራሉ ወላ ሲየማ በተለይም በተለይም መቼ ይኖራሉ መሰላቸው እንደማ ተظሃሩ ይፋ ሲሆን ገናና ሲሆን ምን ቁወቱል ኢስላም የኢስላም የበላይነት በሚመጣበት ሰዓት ይቀበራሉ ውስጥ ላይ ውስጥ ላይ ይቀበራሉ በሽታ ቫይረስ ናቸው ቫይረስ ናቸው ካንሰር የኢስላም ካንሰሮች ይባላሉ እንደዚህ አይነቶቹ ካንሰሮች ናቸው ለኢስላም مثل አልአህባሽ የኢስላም ካንሰር ብትላት هذا هو اسمها الحقيقي ካንሰሮች ናቸው ሰረጣኑል ኡማ የኡማው ካንሰሮች እነማን ናቸው የኡማው ካንሰር እነማን ናቸው? የሱና ካንሰሮች ጮክ ብለህ ለዛለ والله በጣም ነው ያበሳጭና ነው ያ አላህ ረብል ዓለሚን والله نحن الحبشي ليس حبشي بالتالي لم يتكاد تلبسه أمريكا اللي قام في إن عربو كاليفورنيا زرتو زد أنا دقري من دقري دقري ما تقرأ اللي بس ولاوت فأوات ترمي فناوت فأبار الواتش فسنت ترى فرانسا لا يندزه أوستراليا جالة ج... مسلمين جالة أدرتو أسران نسو دين الحمد لله هل من أندن يونا كفار لمن سيناتو عند ليلة وخلافة اللي مزو يمتو في عاد إيراد وجدتو سنوه ወለው ቃለ መሐመድ ረሱሉላህ ለነቅበለ ሚንሁ አበደን አላህ እጃቸውን ይስጣቸው እኛ ካፊሮች የሚል ድምዳሜ አንሰጥባቸው። የሰጧቸው ዑለማዎች አሉ። ካፊሮች ናቸው ንቁ አንሰግድም እነሱ ጋር አህባሽ ከሆነ ከኋላው እንዳትሰግድ፣ አህባሽ ከሆነ ያረደውን እንዳትበላ ጥንቃቄ አድርግ። በምንም አይነት መልኩ እስላማዊ አካሄድ ከነሱ ጋር አንንቀሳቀስም። በምንም አይነት መልኩ በምንም አይነት ሚዛን ወላፊየማ በተለይም እንደማ ተብሃሩ ይፋ ሲሆን ሲገን ሲያዩ ቁወቱል ኢስላም የኢስላም የበላይነት ገናና የሆነ ሲሄድ ሱናው እየጎላ ሲመጣ ሱኒ ልጆች እየበዙ ቁጥራቸው እየጨመረ ሲመጣ ወላ የስተጢዑነ የማይችሉ ሲሆኑ በየግቢ ውስጥ ያቸው አህባሾችን የማይችሉ ከሆኑ ወላ የስተጢዑነ የማይችሉ ከሆነ ሙቃወመተሁ መቋቋም ካልቻሉ ፊት ለፊት መጋፈጥ በሁጃም ሆነ በማንኛውም ነገር መጋፈጥ ካልቻሉ ወላ ፍየማ በተለይም ሙናፊቆች እንደማ ተዝሃሩ የበላይ ሲሆን ቁወቱል ኢስላም የኢስላም ኃይል የበላይ ሲሆን ወላ የስተጢዑነ የማይችሉ ሲሆኑ ሙቃወመተሁ መቋቋም መፋለም የማይችሉ ከሆነ ፊዛሂር በግልጽ መፋለም ካልቻሉ ፈኢነሁም እነዚህ ሙናፊቆች ምን ያደርጋሉ? ዩዝሂሩነ ራሳቸውን ያሳያሉ። ምንድን ነው የሚያሳዩት? አድኹለ ፊህ እስላሙ ውስጥ አለንበት ይላሉ። ለምን መሰላችሁ? ሊአጅል ከይዲ ለሴራ እንድመቻቸው ነው። ለአጅል ልከይድ ነው ውስጥ ላይ የሚቀመጡት ለሁ ለዲኑ ሴራ ወለአህሊህ ለዲኑ ውስጥ ላሉ ሰዎች ሴራ ፊል የውስጥ ለውስጥ ስራ ለመስራት ነው። ይሄ ጠቢዓቱል ሙናፊቂን አህባሽ ነው አራት ነጥብ አህባሽ ነው። አትወቁት። እማቀው ልጅ አለ ግን አህባሽ አይደለሁም ነው ያላቸው። እናንተ አትወቁት፣ እንድታውቁትም አልፈልግም። አህባሽ ነው፣ ንጹህ አህባሽ በጀማዓ ላይ ነው ታውጆ የተነገረው ከተማ ይሄ ልጅ አህባሽ ነው ተጠንቀቁት ተብሎ ተነግሯል። ልጁን ሲከራከር የተከራከረበትን ልንገራችሁ። ዳዕዋ ሲደረግ በቢድዓ ጭቅጭቅ ተነሳ። ዳዕዋ እየተደረገ ነበር መድረክ ላይ መካከል ላይ ተማሪዎች መካከል ተነሳ። ለምን ቢድዓ ትላላችሁ? ለምን ቢድዓ ለምን መሰለ አላማው አንድ target አላችሁ። አዲስ አበባ ጀርመን መስጊድ የሚባል ባዩስ መስጊድ ላይ ረብሻ ተነስተዋል። ይሄ ለምን ዝም ብሎ ጥያቄውን ነው የሚያነሳው። ለምን እንደዚህ شك ታደባላችሁ? ኦ ይላል። አተራምቱ ህዝቡን እሸክ ጥርጣሬ ውስጥ ክተቱት። አንዱ አካሄዳችን ነው። አይረቱህም፣ ቁጭ ብሎ አይከራከርህም። በትክክል ይሄ ልጅ ቢድዓ ምናምን ነገር ሲል ቢድዓ ምንድን ነው ቢድዓ ብሎ ጮኸ። ደሊል አለ? እሺ ኋላ እንገናኝ ተባለ። teacher ኦች ተሰበሰቡ፣ ሙስሊም teacher ኦች የሆነ ነገር ተጀመረ። ጥራ ደሊልህን አምጣ ወረህባንየተን ይብተደዑሃ ፈማ ረአውሃ ሐቀ ሪዓየቲሃ አለና ቀረ። ሴቻ መሐመድ ሱልጣን የሚባል ልጅ አለ። እስከ መጨረሻው ቅረው አለው። አይ እስከዚህ ድረስ ነው የማውቀው። ኢለ ብትጋአ የሚላ ወጅህ የሚላል አይደል? ኢለ ብትጋአ የሚለውን ጨምርና ፈስረው። ኢላ ማለት እስቲስና እያለ ሙንቀጥዕ የሚባል ተፍሲር አያውቀውም። አይ እስከዚህ ድረስ ነው የማውቀው። እስከዚህ ድረስ የምታውቀውን ቂራአት ቆርጠህ ያመጣኸውን ደሊል ከምንድን ያገኘው? ከአብደላህ አልዓረብ እኔ ትልቅ ደሌል አለው ብዬ ገርሞኝ ነበር አለው ሲሰር ካሁን በኋላ አለው አንተ ላይ እስላም ተቆርጧሪ ነህ እንዴ? ካሁን በኋላ ዕልም ቢኖርህ ላዳምጥህ ነበር የተቀመጥኩት። ካሁን በኋላ ግን አንዲት አያ እንኳ መተርጎም እማትችል ልጅ ካሁን በኋላ ጭቅጭቅ አነሳለሁ ብትል እቀብርሃለሁ አሉ። ልጅ ሲሰሩ ነው ይሄን ያለው። በቃ ስርዓት ያዘ። ደሊል ኑሮት አይደለም። ምን ለማድረግ መሰላችሁ? ተማሪዎች መካከል ላይ ይነሳና ጥያቄ ያነሳል። ለምንድን ነው ሊሰማህ አይደለም፣ አያዳምጥህም እነሱን ምን ውስጥ ለመክፈት ነው፣ ሹባ ውስጥ ለመክተት ጮኸ እንዲባል ብቻ በቃ። ለዚህ ለዚህ ይኸው አዲስ አበባ ጀርመን መስጊድ የሚባለው ምን እንደተሰራ ልንገራችሁ። ሰውየው ዳዕዋ እያደረገ ነው እያደረገ ቁርአን መክሉቅ ነው የሚሉ መጥተዋል። ተጠንቀቁ፣ ቁርአን መክሉቅ አይደለም። መካከል ላይ እጅ ማውጣ ሰውየው ሁለት ቦታ ነው የታየው ሲረብሽ እጁን አወጣና የሆነ አስተያየት የሚሰጥ መስሎ ስፒከሩን ከተቀበለ በኋላ አዎ ቁርአን መክሉቅ ነው፣ ይሄ የዑለማዎች ኺላፍ ነው ምናምን ብሎ አብራራው። ምን ምን ምን ትላለህ? ከዛ ሲያዝ እጅ ሲይዙት ድህነት መጣ። አይ ይያዛል፣ ችግር የለም ማረሚያ ቤት ይሄዳል ተባለ። ግን ማረሚያ ቤት ሊሄድ አይደለም። ያው አላማው target ኡ ልብስ ነው። እንደዚህ አይነት አካሄድ አላቸው። በጣም ያለህ ይመስላሉ። ሱፍዬ ነን ብለው ነው የገቡት። አስራይ ራይት ይህ አይነት አካሄድ አላቸው ሙናፊቆች። በጣም በጣም መጥፎ የሆነ አባቶችም እየተጠቀሙበት ነው ይሄን ወላ ይስተጢዑን አይችሉም ሙቃወመተሁ መቋቋም ማይችሉ ከሆነ ፊዛሂር ከግልጽ በደሌል አንተ ጋር መቋቋም ካልቻሉ ፈኢነሁም ዩዝሂሩነ ግልጽ ያደርጋሉ፣ ራሳቸውን ያሳያሉ። ሲድኹል ገብተናል ይላሉ። ይሄ እስላም ውስጥ ነው ያለ ነው ይላሉ። ምን ብሎ ነው የሚሸውዳቸው ሰዎችን ያህላል? ሱፍይ ነን ብሎ ነው የሚጠኝ። አህባሽ ነው ብሎ አይገባል። ሱፍይ ነን ብሎ ነው ንጹህና ንጹህ አህባሽ ንጹህ ያለ ምንም ያለ ምንም አስተያየት አህባሽ ነው። ጥርግ ያለ አህባሽ የጠፋ አህባሽ ሸኹ ቀርቶበት የመጣው ሸህ በጣም የታወቀ ነው። አህባሽ አህባሽ ሸህ ዑመር በቃ ጸድ የታወቀ የወጣለት አህባሽ ነው። የአብደላህ አልሐረሪ አልጋ ወራሽ የኢትዮጵያው ተወካይ ማለት ነው። አህባሽ ነው። ጸድ አህባሽ ጸዳ ያለ አህባሽ እንደ ምንም ተአዊል እንዳታበዙ ሲሸውዳቸው ሲሸውዳቸው ሱፍዬ ነኝ መዝሀቤ ኢማሙ ሻፍዕያ ነው እኔ አካሄደ ደግሞ ራስዕያ ነው የምከተለው ይላቸዋል። አይደለም አይደለም ኢማሙ ሻፊዒ ወላሂ ነዚህ ሁሉ ለኢማሙ ሻፊዒ መዝሀብ አናውቅም እንዴ ኢማሙ ሻፊዒ መዝሀብ ስንቱ ይቀራል ለዚህ አይገናኝም አህባሽ አካሄድ ጋር አይገናኝም እንደ በምንም አይነት መልኩ አይገናኝም ወላሂ ኢማሙ ሻፊዒ ከልሳቸው የጸዱ ናቸው በጣም የጠሩ ናቸው ወላሂ በዒዱነ ኩለል ቡዕድ አመዝሀብ ሻፊዕያ ርቀትን ሁሉ ርቀዋል አይገናኝም በምንም አይነት መልኩ ሱፍይ ነን ቢሉም ሱፍይ አይደሉም እነሱ ዝም በሏቸው أدخل في إسلام ውስጥ ገብተናል ይላሉ። ለአጅሊል ከይድ ለሴራ እንዲመቻቸው ነው። له ዲኑን ለማጥቃት እንዲመቻቸው ነው። ሱናን ለማውረድ እንዲመቻቸው ነው። ለስለስ ብለው የሚገቡ ወለአህሊ ሰዎችንም ለማጥቃት ይመቻቸዋል። ያሲዙሃል እጎን ሁሉ እየሰገዱ እዚህ ቦታ ላይ እንደዚህ የሚቀሰቅሳለ ጀማዓውን የሚያነሳሳለ ሄሎ ብሎ ደውሎ ያስይዝሃል። ይህን ታካሂዳላችሁ። በጣም መጥፎ ዑለማዎችን ሊባኖስ ላይ ያስጨረሱት ለዚህ ነው። ሙፍቲ እነ ካሊድ ሐሰን ያስገደሉ እነሱ ናቸው። ስንት ወጣት ነው የተገደሉ? ስንት ዳዒ ራብሎት ላይ አስጨፍጭፈዋቸዋል። ማታ ረድ አድርጎ ዳዕዋ ላይ ተናግሮ ስለ አህባሾች አስተገሎ ነው የተገኘው። እንደዚህ አይነት አካሄድ አላቸው። አመጥፎ ሰዎች ወለአህሊ ለዱሉም ሰዎች ፊል ውስጥ ለውስጥ ለማጥፋት ወለአጅሊ ለዚህም ብለው ነው ደግሞ ዝም የሚሉትና ተደብቀው የሚቆዩት ወለአጅሊ ለዚህ ጥቅም ነው። ለምን ጥቅም? አየዒሹ እንዲኖሩ مع المسلمين ከሙስሊሞቹ ጋር ለመቀጠል ከአህሉ ጋር ለመቀጠል ويأمنوا ሰላም እንዲሆኑ አላዲናኢህም ደማቸውም የተከበረ እንዲሆን ጂሃድ እንዳይታወጅባቸው ወአምዋልህም ንብረታቸውም እንዲድን በምርኮ እንዳይወሰድባቸው ለዚህ ነው ፈዩዝሂሩ ልሙናፊቁ ሙናፊቅ አጉልቶ ያሳያል ኢማነሁ ቢላህ በአላህ ማመኑን ያሳያል ወመላኢከትህ በመላይካውን ማምነናል ይላል ወኩቱቢሂ በመጽሐፉ ማመኑን ግልጽ ያደርጋል ዩዝሂሩ ነው ብላችሁ የምትቀሩት ፈዩዝሂሩ ልሙናፊቁ ሙናፊቅ ያጎላል ራሱን ያሳያል ኢማነሁ ኢማኑን ያሳያል ለሰው ቢላህ በአላህ ማመኑ نحن نؤمن بالله من ذلك هذه كلمة عربية آمن الله كلمة ولكن في الباطن ليس له الحرام إلا الشيء فيظهرون فيظهر المنافق عند منافق يقول إيمانه ማመኑ بالله በአላህ ማመኑን ያሳያል ወመላኢከቲ በመላእክቶችም ማመኑን ለሰዎች ያሳያል። ወኩቱቢ በመጽሐፉም ማመኑን፣ ወሩሱሊ በመላእክተኞችም ማመኑን፣ ወልየውሚል አኺር በመጨረሻም ጊዜ ማመኑን ግልጽ ያደርጋል። وهو ይህ ሰው ግን في الباطن በውስጥ ግን ስንመዝነው منسلخ ሾልኮ ወጥቷል። من ذلك ከሃይማኖቱ كله ሙሉ በሙሉ ወጥቷል። ሙከደቡን ቢህ ዲኑን የሚያስተባብል አካል እንኳን ሊያምንበት ይቀርና وهو ይህ ሰው ፊል በውስጥ ሚዛን ስናየው منسلخ ሾልኮ የወጣ ነው ማለት ነው። አውልቆታል ማለት ነው። ሰልህ ማለት ቆዳ መግፈፍ ነው። ሰልህ ማለት ቆዳ መግፈፍ ነው። እንደ ቲሸርት አውልቆ ጥሎታል ማለት ነው። እንደ ጀለቢያ አውጥቶ ጥሎታል። እንደ ሱሪ አውጥቶታል። የለም እንደ ልብስ አውልቆ ጥሎታል። منسلخ ምን ማለት ነው? ሾልኮ ወጥቷል። ምን ዛሊክ ከሃይማኖት ውስጥ ሾልኮ ወጥቷል። كله ملو بملو أصلا مكذبون به ديننا أسباب أيضا جن جهاد كافا جمن دنم يادرك فيظهر الإيمان إيمانه بالله فالله من يعلم الله لا سوى سمع خيو من يقول منهن بالله وملائكته وكتبه ورسله واليوم الآخر وهو في الباطن بوسط لو استجل منفرهم شرخ وطعنا من ذلك حيمانة كل ملو بملو مكذبون به ديننا أسباب الوال يمناسك باحيهم لا يؤمن بالله فالله تراش آمن وأن الله الله راته تكلم تناظره የሙናፊቅን አደገኝነት ሲገልጽ ወአን አላህ ተከለመ አላህ ተናግሯል ቢከላሚን በንግግር በቁርአን አንዘለሁ ባወረደው ቁርአን ቢከላሚን በንግግር አይብል ቁርአን በቁርአን ገልጿል አላህ አንዘለሁ አላ በሸር በሰው ልጆች ላይ ባወረደው በቁርአን ላይ አላህ ገልጿል። የነማንም ባህሪ እ የሙናፊቆችን ባህሪ ገልጾታል። ወአን አላህ ተከለመ ቢከላም በንግግር ነው የተናገረው የገለጸው አላህ አንዘለሁ ባወረደው ንግግር አላበሸር በሰው ልጅ ላይ ባወረደው ንግግር በነብዩ አለይሂ ሰላቱ ወሰላም ወጀዓለሁ ባደረገው ሰው ላይ ረሱለን ሊናስ ለሰዎች መላእክተኛ ባደረገው ሰው ላይ ባወረደው ቁርአን ውስጥ ስለ ሙናፊቆች ገልጿል። የህዴህም አላህ ሊመራ ቢኢዝኒ በሱ ፈቃድ ሰዎችን ለመምራት ብሎ መላእክተኛ ባደረገው ሰው ላይ ባወረደው ቁርአን ውስጥ አላህ ስለ ሙናፊቆች ገልጿል። ወአነ አላህ አላህ ተከለመ ተናግሯል። ቢከላም ባረፍተ ነገር አስቀምጦታል። በምን አረፍተ ነገር አንዘለሁ ባወረደው እምን ላይ አላበሸር ሰው ልጅ ላይ ያ የሰው ልጅ ምንድን ነው? ጀዓለሁ ረሱላን መላእክተኛ አድርጎ የላከው ወደየት? ኢለናስ ወደ ሰው ልጆች ምን እንዳደርግ ወየህዲህም እንዲመራቸው በማን ፍቃድ? ቢኢዝኒህ በጌታ ፍቃድ ሰዎችን እንዲመራቸው መላእክተኛ አድርጎ ለሰው ልጆች በላከው መላእክተኛ ላይ ባወረደው መጽሐፍ ውስጥ አላህ ስለ ሙናፊቆች ተናግሯል፣ ገልጿል። ገልጣችኋል አይደል? ግልጽ ነው። እዚህ ላይ ተናግሯል። አዎ ተናግሯል። የህዲህን ቢዝን በፍቃዱ የሰው ልጆችን እንዲመራለት ማን ነው የሚመራው? መሪው ማን ነው? ረሱሉ ነው። ረሱሉ ያሳያል፣ ጎዳናን ያሳያል። ሂዳያ ይሰጣሉ። ነብዩ አለይሂ ሰላቱ ወሰለም ሂዳያተን በያንያ ይሰጣሉ። ሂዳያተን ተው ተው ተውቂፍያ ተውፊቅያ ግን አይሰጡም። መገጠም ሂዳያን ማግኘትን አይሰጡም፣ ኢማን አይሰጡም። ግን የዱሉ ጠሪቅ አሰሒህ ምንም አጠሪቅ አልሙዕወጅ ጠማማ ከሆነው ጎዳና ቀጥተኛውን መስመር ያሳያሉ። የህዲህም እንዳሳያቸው ትክክለኛውን ጎዳና በኢዝኒ አይ በአላህ ፍቃድ ወይንዚሩሁም እንዳስጠነቀቃቸው የተላኩ መላክተኛ ወይንዚሩሁም እንዳስጠነቀቃቸው በእሰሁ ማለት አይ ዒቃበሁ ቅጣቱን እንዳስጠነቀቃቸው ወይኸውፉሁም እንዳስፈራራቸው ዕቃበሁ የአላህን ቅጣት እንዳስፈራራቸው በላከው መላእክተኛ ላይ ባወረደው መጽሐፍ ውስጥ ስለ ሙናፊቆች ገልጿል። አልገባችሁም መሰል አያይዞ የተናገረው። በሰው ልጅ ላይ ባወረደው ቁርአን ውስጥ ገልጿናል። ይህ ሰው ልጅ ማን ነው? ጃአለሁ ረሱል መላእክተኛ ተደርጎ የተላከ ለነማን? ሊናስ ለሰው ልጆች ምን ሊሰራ የህዲህም ቅኑን መስመር ሊያሳያቸው ቢኢዝኒ በማን ፍቃድ? በአላህ ፍቃድ ቅኑን መስመር ብቻ ለማሳየት አአ ሌላም ሲጀመር ምን ወዩንዲሩሁም ሊያስጠነቅቅም ነው የመጣው በእሰሁ የአላህን ምን ቅጣት ማለት ነው የአላህን አዛብ ወይኸውፉሁም እንዳስፈራራቸውም ነው ምንን ዒቃበሁ ዒቃብ አላሂ ፊል አዛብ በአዛብ ውስጥ በማስገባት አላህ ይቀጣችኋል በእስ ዒቃብና በእስ ከመጣ በእስ እዚህ ዱንያ ላይ የተለያዩ ችግሮችን በማውረድ ዲንን ከለቀቅ የተለያየ ቅጣት ይመጣል በእስ ጦርነት ይታወጅበታል። ጦርነት ይታወጃል። አልበእሱ ሁል ሐርብ ይሉታል። ወይንዚሩሁም ሊያስጠነቅቃቸው በእሰሁ የአላህን ዘመቻ ወይኸዊፉሁም እንዲያስፈራራቸው ዕቃበሁ የአላህን ቅጣት እንዲያስፈራራቸው በተላከው መላክተኛ ላይ ባወረደው ቁርአን ውስጥ ስለ ሙናፊቆች ተናግሯል። አላህ ግልጽ ነው አይደል? ወቀድ ሀተከላሁ አላህ ገልጿል፣ ቀዶታል። ወቀድ ሀተከላህ አላህ ቀዷል፣ ቀዶታል። ምንን አሳር መጋረጃ ነው። የነማንም መጋረጃ ሀኡላ ልሙናፊቂን የነዚህን የሙናፊቆችን መጋረጃ ቀዶታል አላህ። ምንም መደበቂያ የላቸውም። ባህሪያቸውን ቁጭ አድርጎ ነግሮናል። ማወዳደር ብቻ ነው እነሱን እያመጡ እዛ ሚዛን ውስጥ መክተት ብቻ ነው። አላህ ባህሪያቸውን ቁጭ አድርጎታል። ወቀድ ሐተከ አላህ ምን አድርጓል? ሐተከ ምንድን ነው? ቀዷል ማለት ነው። አሳር መጋረጃዎችን ቀዷል። ሀኡላ ልሙናፊቂን የእነዚህን የሙናፊቆችን መጋረጃ ቀዶታል። ወከሸፈ ግልጽ አውጥቶታል። ወከሸፈ አጋልጦታል። አስራረሁም ሚስጥራቸውን አደባባይ ላይ አውጥቶታል። በልቁርአን አልከሪም በተከበረው ቁርአን ወአነ አላህ ተከለመ ቢከላሚን አንዘለሁ አላ በሸሪን ማለት ይሄ በሰው ልጅ ላይ ባወረደው በቁርአን ውስጥ አላህ ገልጿል። ያ የሰው ልጅ ጀዓለሁ ረሱለን ሊናስ ለሰው ልጆች የተላከ ሰዎችን ሊመራቸው በአላህ ፍቃድ ሊያስጠነቅቃቸው የአላህን ዘመቻ ሊያስጠነቅቃቸው የአላህን ቅጣት እንዲሁም አላህ ቀዷል የእነዚህን የሙናፊቆችን መጋረጃ። አላህ ወከሸፈ ገሃድ አውጥቶታል። ከሽፈ ማለት ምንድን ሚስጥርን ይፋ ማውጣት ማለት ነው። ወከሸፈ አደባባይ ላይ አውጥቶታል። አስራረሁም ሚስጥራቸውን እንደዚህ አይነት ሰዎች ይንቀሳቀሳሉ፣ ተጠንቀቃቸው እንደዚህ ይላሉ። እያንዳንዱን ያስተላለፉትን መልእክት አላህ ለነቢዩ ዓለይሂ ሰላቱ ወሰላም ሲዋሲጦት ጅብሪል ጆሯቸው ደርሷል። የሙናፊቆች ባህሪ ይኸው እያፌዙብህ ነው፣ እያፌዙ ነው። ከኋላ እያፌዙ ሰሃቦችን ወኔያቸውን እየሸረሸሩ ስለሆነ እንደዚህ በላቸው፣ እንደዚህ እያሉ ስለሆነ እንደዚህ በላቸው። እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው ብሎ አላህ ነገራቸው ለነብዩ አለይሂ ሰላቱ ወሰለም ነብዩ ደግሞ ለማን ነገሩት? ለማን ነበር የነገሩት ነብዩ? ለሁዘይፈቱ እብኑል ለማን ነገሩት። ለምን ነብዩ አለይሂ ሰላቱ ወሰለም በግምት ነው የሚናገሩት? አይደለም አላህ ወህይ ነግሯቸው ነው። ስለዚህ ወቀድ ሀተከ አላሁ አሳረ አልሙናፊቂን አላህ ቀዶታል፣ መጋረጃቸውን መደበቂያም አልነበራቸውም ወከሸፈ አደባባይ አውጥቶታል፣ አስራረሁም ምስጢራቸውን ፊል ቁርአኒል ከሪም ወጀላ ሊዒባዲሂ ለባሮቹ ግልጽ አድርጓል። ወጀላ አላህ ግልጽ አድርጓል ለዒባዲህ ለባሮቹ ኡሙረሁም የነሱን ጉዳይ ለምን መሰላችሁ? ለባሮቹ የነሱን ጉዳይ ግልጽ ያደረገው ጥቅም አለው ሊየኩኑ ኡማው እንዲሆን ነው። ባሮቹ እንዲሆኑ ነው የአላህ ባሮች ምን ሚንሃ ከነዚህ ከሙናፊቆችና ከባህሪያቸው ሚንሃ ከኒፋቅና ወሚን አህሊሃ ከኒፋቅ ሰዎች አላሐዘሪን በጥንቃቄ ላይ እንዲሆኑ ምን ምን የተነገረው ወጀላ አላህ ግልጽ አደረገ ለዒባዲህ ለባሮቹ ግልጽ አደረገ ኡሙረሁም ጉዳዮቻቸውን ይፋ ወጣው ግልጽ አደረገው ባህሪያቸው ይህን ይመስላል ይህን ይመስላል እያለ ሊየኩኑ እንዲሆኑ ነው። እነማን እንዲሆኑ? ባሮቹ እንዲሆኑለት ነው አላህ ሚንሃ ከዚች ኒፋቅና ከባህሪ ወሚን አህሊሃ ከኒፋቅም ሰዎች አላ ሀገሪን በጥንቃቄ እንዲሆኑ ነው። ባህሪውን ታውቀዋለህ ለብቻ ባህሪውን የተላበሱትንም ታውቃለህ። ይሄ ባህሪ የሙናፊቆች ስለሆነ ትርቀዋለህ። ያ ባህሪ ያላቸውንም ሰዎች ትርቃለህ። በጥንቃቄ እንድትሆኑ ከሁለቱም ሚንሃ ከባህሪ ወሚን አህሊሃ ከባህሪ ሰዎች ከኒፋቅና ከኒፋቅ ሰዎች ራሳቸውን ነፃ እንዲያደርጉና በጥንቃቄ ላይ እንዲሆኑ ነው አላህ ግልጽ ያደረገው። ወዘከረ አላህ ጠቅሷል በቁርአኑ ጠዋኢፈል ዓለም ዓለም ላይ ያሉ ቡድኖችን በሶስት ከፍሎ ገልጿቸዋል። አላህ ጠዋኢፈል ዓለም ዓለም ላይ ያሉ ቡድኖችን አሰላሳ ሶስቱን እውቅ ቡድኖችን በሶስት ቦታ ከፍሎ አይቷቸዋል። ፊ አወል በቀራ ሱረቱል በቀራ መጀመሪያ አካባቢ ላይ በሶስት ነው የከፈለው። አንድ ሙእሚን፣ ካፊር፣ ሙናፊቅ ካፊር ያለው ቡድሂዝም ሂንዱይዝም ማንኛውም እምነት እምን ውስጥ ይገባል ካፊር ነው በቃ አንድ ሚላ ነው غير ملة الإسلام ملة واحدة ሁለቱንም የምንከፍለው ኢማ ኩፍር ወኢማ እስላም ኢማንና ኩፍር ናቸው በኩፍር ውስጥ ደግሞ ሁለት አይነት አለ ገሃድ ያወጣው እንዴት ነው አንልም ገሃድ በኩፍረቱ ያወጀው አንድ ነው ምንም ይሁን ምን በአንድ አይነት መደዳ ነው የምናደርገው ሙናፊቅ ደግሞ እስላምም ውስጥ አለ ካፊርም ውስጥ አለ ሙዘብዘብ በይነ ዛሊክ የሆነው ማለት ነው። ይሄ ራሱ አንድ ቅላቶች አንድ ሙስተቅላ ሙስተቅላ ጠኢፈቱ ሙስተቅላ ናት። ራሷን የቻለ አንድ ቡድን ናት። ስንት ቦታ ከፍሎ ነው ቁርአን የነገረን? ሶስት ቦታ ምን ምን አህለል ኢማን ካፊር ካፊር ያለው ሁሉንም ያጠቃልላል። አይሁድንም፣ ነሳራውንም፣ ካቶሊኩንም ሁሉንም ያካትታል። ቡድሂዝም፣ ሂንዱይዝም እሺ ሌላው ደግሞ ምንድነው? ሙናፊቆች ናቸው። ሙናፊቅ ከካፊርም ይመስላል እዚህም ይመስላል አወናባጅ ናቸው። ስለዚህ ራሱን የቻለ አንድ ባህሪ ሰጥቶ ነው አላህ አንድ ሽፋን የሰጣቸው። ሌሎቹን ካፊሮችን፣ አይሁድንም፣ ነሳራውንም በአንድ ላይ ደርሷቸዋል። ሙናፊቆችን ደግሞ ራሱን የቻለ ሰጥቷቸዋል። ወቀድ ወዘከረ አላህ ጠቀሰ ጠዋኢፈ ልዓለም የዓለምን ቡድን አሰላሳ ሶስቱን ቡድኖች ፊ አወል በበቀራ መጀመሪያ አካባቢ ላይ አልሙእሚኒን አማንያንን ወልኩፋር ኩፋሮችን ወልሙናፊቂን ሙናፊቆችን ዘርዝሯል። فذكر الله ዘረዘረ في المؤمنين ሙእሚኖችን በተመለከተ أربع آيات አራት በተከታታይ አንቀጾችን ሰጣቸው ሽፋን وفي الكفار ከሃዳኖችን የተመለከተ آيتين إن الذين كفروا سواء عليهم أأنذرتهم أم لم تنذرهم ያለው ማለት ነው وفي الكفار ስለ ኩፋሮች آيتين ሁለት አንቀጾች ብቻ በተከታታይ ዘረዘረ وفي المنافقين ሙናፊቆች ላይ ደግሞ ሰላሳ አሸረተ አያ አስራ ሶስት አንቀጽ ሰጥቷቸዋል። በተከታታይ 13 አያዎች እንደውም ምን ይባላል ሱረቱን ሙናፊቁን የሚባላል አንድ ምዕራፍ ራሱ ሰጥቶታል። እዛው ራሱ ብናወዳደር ሱረቱል በቀራ ላይ አራት አያ ለነማን ሰጠ? ለአማንያን። ሁለት አያ ለነማን ሰጠ? ለኩፋሮች። 13 አያ ሽፋን ለማን ሰጠ? ለሙናፊቆች። እንደውም ብሎም ብሎ ምን አለ ሱረቱል ሙናፊቁን የሚባላል አለ ሱረቱል ሙናፊቁንም ለምን መሰላችሁ? 13 ለካፊሮች 2 ሲሰጥ ለነሱ 13 ሽፋን የሰጠው ያ አላህ መዘዛቸው የከፋ ነው። ለከሰረትህም ቁጥራቸው ብዙ ነው። ቁጥራቸውን በጣም ብዙ ነበር በዛን ጊዜ በጣም ብዙ ነበሩ። በጣም ወዑሙም ልብትላ በላቸውና በነሱ የሚመጣው ፈተና ሁሉን ያዳረሰ ነው። ወዑሙም ልብትላኢ ቢህም በእነሱ መፈተኑ ሁሉም ላይ የሚደርስ ስለሆነ ዑሙመ ልብትላ ቢህም ተጓባናል። ካፊር እኮ ትጠነቀቀዋለህ፣ ካፊርን ትጠነቀቀዋለህ። ማጥቃት ያቃተን ውስጣችን ያሉትን እንጂ ውጭ ላይ ያለውም አትጠነቀቀዋለህ። በአሜሪካ ታውጃለህ፣ ለነ እስራኤልማ እው ትላለህ፣ ትጮኻለህ። ለሙናፊቆች ግን እንዴት እንሆነው? ግን በአሁን ዘመን ብቻ አይደለም፣ በነብዩም ዘመን አብረው ይሰግዳሉ። ነብዩ ላይ ጥቃት ሲፈጽሙ ነበር። ሱብሃንአላህ አማደገኞች ናቸውና ለከሰረቴም ቁጥራቸውም ብዙ ነው። ወዑሙም ልእብትላኢ ቢህም በእነሱ የሚደርሰው ፈተና ሁሉንም ያዳርሳል። ዑሙማን ነው ወሽደቲ ፊትነቲህም ፈተናቸውም የበረታ ነው፣ ያጠቁሃል፣ እስርህ ናቸው። ይሰግዳል። ምን ታደርገዋል? ጦርነት አታውጅበት፣ አምስት ወቅት ሶላት ይሰግዳል። መሐመድ ረሱሉላህ ይላል፣ ላኢላሃ ኢለላህ ይልሃል እንዳታውጅበት። የት ትጥለዋለህ? ካንሰር እኮ የተባሉት እኮ ለዚህ ነው። ካፊር እኮ እንዴት ነው የምትጮኸው? ካፊር ሲናገር መቤታችን ላይ ለምን ትደርሳላችሁ? ሙናፊቅ ግን ሲነሳ እንዴት አድርገህ ትይዘዋለህ? ይህንን አሰልጥነው አሰልጥነው ካሁን በኋላ ሙስሊሞችን በሙስሊሞች ነው መዝመት ያለብን ብለው የተለያየ ideology እያስተማሩ ቢድዓን እያስያዙ ሸኝተዋቸዋል። በሙስሊሙ ዓለም መካከለኛው ምስራቅ ውስጥ የሚያተራምሷቸው ለዚህ ነው። የሆነ ideology ይዞ ይመጣል፣ አህሉ ሱናዎች ላይ ይወጣል። እርስ በርስ መጥፋታቸው እርስ በርሳቸው የለም እንዳያድጉ አድርገዋቸዋል። ሙናፊቆችን ይቀብራሉ ውስጣችን ፈንጂ ማለት ነው። ውስጣችን ነው የሚቀብሯቸው። ወሽደት ፍትነቲም ፈተናቸው ይበረታ ነው አለል ኢስላም በኢስላም ላይና በእምነቱ ላይና ወአህሌ በኢስላም ውስጥ ባሉ ሰዎች ላይ ለምን ፈተናቸው የከፋ ሆነ? በእነሱ የሚመጣው በላ እንዴት አዳራሽ ሆነ ብትል ፈኢነ በልየተል ኢስላም የኢስላም ፈተና ቢህም በእነሱ መፈተኑ ኢስላም ሸዲደቱን ጅደን እጅግ የበረታ ነው። ዓለም ስታስተናግድ ይኖራለች። ይህን ሁሉ ሸዲደቱን ለምን እንደዚህ የበረታ ሆነ የነሱ ሙከራ ፈተና ቢባል ሊአነሁም እነዚህ ሰዎች መንሱቡነ ነን ይላሉና ነው ኢለይህ ወደ እስላም ራሳቸውን አስጠግተዋል ምን ትላለ ገፍራ ተቁጣቸው መንሱቡነ ኢለይህ እስላም ውስጥ ነን ብለው ውስጥ ገብተው ነው ካንሰር የሆኑት ለዚህ ነው መንሱቡነ ውጭ ላይ ያለ ራሱን ያገለለማ ለመምታት ይመችሃል አንተም ለማጥቃት ሊአነሁም መንሱቡነ ኢለይህ ወደ እስላሙ ስለተሰየሙብን ያስቸገሩት ወኢላ ኑስረቲ እስላሙን እንረዳለን ብለው ስለተነሱ ነው ያስቸገሩት። ወኢላ ኑስረቲ እስላሙን እንረዳዋለን ብለው ስለተነሱ ነው ያስቸገሩት። የአህባሽ ጥሪና የፕሮቴስታንት ጥሪ እኩል አይደለም። መስተንግዶ የሚያገኘው እኩል ነው፣ እኩል አይደለም የሚያገኘው ያጂ ተስኬታ ነው ብሎ ነው የሚያስተምራቸው። እዚህ ግን ላኢላሀ ኢለላህ ሙሐመድ ረሱሉላህ እያለ ነው የሚያስተምራቸው። መውሊድ ውጡ እያለ ነው የሚያስተምራቸው። ወደ መቃብር ውጡ እያለ ነው የሚያስተምራቸው። ስለዚህ ብዙሃኑ አይደግፈውም። ይደግፋል። የውሃ ህዝብ ይደግፋል እስከሚነቃ ድረስ እስከሚነቃ ድረስ ይደግፋቸው ይሆናል። አንዳንድ ሀገር ላይም ቦታ ያገኙት ለዚህ ነው። ኢላ ኑስረቲ ወደ እርዳታው ወመዋላቲ የእስላም ወዳጆችንን ይላሉ። አንደኛ መንሱቡነ ኢለይ ወደ እስላሙ ይዘመዳሉ። ወኢላ ኑስረቲ እንረዳዋለን ይላሉ። ወመዋላቲ የእስላም ወዳጆችንን ይላሉ። ወሁም እነዚህ ሙናፊቆች ግን አዕዳኡሁ የእስላም ጠላቶች ናቸው ፊል በእውነታው ስናያቸው ግን የኢስላም ጥላቶች ናቸው። የኽሩጁነ ዩኽሪጁነ ያወጡታል። ዩኽሪጁነ አፈንግጦ ፈንቅሎ ይወጣባቸዋል። ዩኽሪጁነ ጉልህ ያደርጉታል፣ ያወጡታል። ምንነታቸውን አዳወተሁ ጥላትነታቸውን ለኢስላም ያላቸውን ጥላቻ ያወጡታል ድንገት የት ፊኩል ቃለብን በየአጋጣሚ ፊኩል ቃለብ በየአጋጣሚው ድንገት ገሃድ ይወጣባቸዋል ፊኩል ቃለብ በያጋጣሚ የظنል ጃሂል አንድ መሀይም ይጠራጠራል። እዚች ላይ ያዟት ነው ይችን ያዟት ሲኩል ቃለብን ይخرجونه ያወጡታል። ጥላቻቸው ገንፍሎ ይወጣባቸዋል። ይخرجونه ድንገት ያወጡታል። አዳወተሁ ለእስላም ያላቸውን ጥላቻ ድንገት ይወጣባቸዋል። ሲኩል ቃለት በዚህ ይወጣባቸዋል። ግን ሲናገሩ ይኸው እንዴት እንደሚያስመስሉ ወየظنል ጃሂል አንድ መሀይም ይጠራጠራል። ሲናገሩ ሲያቀርቡት ሐዲሱን ምኑን በመገናኛ ብዙሃን በተለያየ በመጽሔትም ሊሆን ይችላል፣ በሰሒፋም ሊሆን ይችላል ሲያወጡት የظن الجاهل አንድ መሀይም ይጠራጠራል። አነሁ ይህ እነሱ አባባል አነሁ ዒልም እውቀት ነው ወኢስላህ ለሀገሪቱ የሚጠቅም የሚበጅ አካሄድ ነው ለሙስሊሞች የሚበጅ ይህን ነው የሚመስለው። መውሊድ አውጡ። ለምን አንድነታችንን የነብዩን ታላቅነት ለሰዎች ለምስኪኖች ወደቃ ለምን ቀውጡ ነው የሚያደርጉት ይመስላል። የሚያዳምጥ ሐዲሱን ያልቀራ ቁርአን ውስጥ ጥልቀት የሌለው ሰው ምን ብሎ ነው የሚጠራጠረው? የዙኑል ጃሂል አንድ መሀይም ይጠራጠራል። አነሁ የዚህ የአህባሽ ንግግር የሙናፊቁ ንግግር ዒልም ከእውቀት የመነጨ ይመስለዋል። ከእውቀት የመነጨ ወኢስላህ አገርን ማስተካከያ ለዲናችን እርዳታ መጣልን ያሉ የሉ አልሰማችሁም? የለ አሁን ዲናችን እኮ በመንግስት ደረጃ እውቅና ግን እየተረዳን ነው የሚገርም እኮ ነው። ይኸው በድሮ ጊዜ የሌለ መገናኛ ብዙሃን ተሰጥቶ ግቢ ውስጥ ስለ ሃይማኖት ትምህርት እየተሰጠ ዩኒቨርሲቲ ውስጥ ካምፓስ ውስጥ ምን እንዲሰጥ የሃይማኖት ትምህርት እንዲሰጥ ተፈቀደ። ምን ያክል እርዳታ እየሰጠልን እንደሆነ ሀዛ የጎኑ ለጃሂል ማለት ይሄ ነው። አነሁ ዒልም ከእውቀት የመነጨ አካሄድ ይመስለዋል። ወኢስላህ እምነቱን ማስተካከያ የሀገር ማስተካከያ ብሎ ነው የሚጠራጠረው። ማን ይሄን የሚጠራጠረው? አልጃሂል ምስኪን ምስኪን ወሆ ነገር ግን ይህ አሰራር ጋያተል ጀህል ጣራ የደረሰ መሀይምነት ነው። ሲሰሩት የነበረው የመሀይምነት ውጤት ነው። የመሀይምነት ውጤት ዝም በል እንከራከር ስትለው ፊት ለፊት ማን ተቀምጦ ማከራከር ነበረበት? ፌዴራል ይቀመጥና እስኪ አህል ሱናና አህባሽ ቁጭ ብለው ህዝቡን ያስተምሩት። አያደርጉትም። ስማ ዝም ብለህ ዋጥ። ተመቸህም አልተመቸህም የሚሰጥህን ትምህርት እነ እብኑ ተይሚያ ያስቀደሙ ምንድን ነው ያሉት? አትሳደቡ፣ የክልል የተለያዩ እንትኖች አትሳደብ። የምታስተምር ከሆነ ዝም ብለህ አስተምር ሲሏቸው ስርዓት ይዘህ ተማር፣ አለበለዚያ ውጣ፣ ህዝብ አትቀጥ። ምልክት ይሄ ነው። ጋየተል ጀህል ነው የመሀይምነት ውጤት እንጂ ለይሰ ዒልም ወለይሰ ኢስላህ ወሆ ጋየቱል ጀህል ጣራ የደረሰ የመሀይምነት ውጤት ነው። የመሀይምነት ውጤት ደግሞ ጥፋት ነው። ወልኢፍሳድ የጥፋት ውጤት ነው። ይህም ጥፋት ነው። ይህ አሰራር ወሆ ጋየቱል ጀህል ጣራ የደረሰ መሀይምነት ነው እንጂ ዕልም አይደለም። ከእውቀት የመነጨ እንዳይመስለው። ወልኢፋድ በጥፋትም በኩል ጣራ የደረሰ ጥፋት ነው። ተግባባ። ግልጽ ነው ገብታቸው እዚህ በቃና። ሀዛ ቢላህ ተውፊቅ። አሰላሙ አለይኩም